أملاك لا كل من فاس أملاك لا كل فطرات أواك يا كلهم ممانا على يا كل من دمانا يا كل تكوزانا ታሊያ ኩሎ እዛ ነብሰ ዛልከመው ዛልብከረ ሳታን ተላለመ የትናብር ትናገስ ቃልከ ውስተ ሰማይ ውስተ አርያመ መንበርከ ሎል ማደርከ ነጾኸ ዘቦ መንፈሰ ሕይወት ርእሰ ወመዋይለ ይናብዕ ዲባማ እንበረ ስብሐቲሁ እግዚአብሔር እግዚአብሔር ወከ ለውልደ ሰበ ምስጋየት ይለተ ዘገብሩ ሰናይ ወኮየ ዝሃሎ ውስተ መጽሐፈ ወያነብእ ኩሉ አድለው አድሎ እምሃቤሁ እይነስጋዘውተ ጊዜ እበክዋ ጣነ የአውዩ ወይብሉ አማን ኩሉ ሙኑቱ ጊዜ ጊዜ ወንግልጋቢተ ወኵሎሙ ይቀውምዎ ወራቃኒሆሞ በከመ ተዋልዶ አብን እያድህን ለወልዱ ወልዋደን የለአብሆ እምን ይለዋለታ አርከን የላአርኮ ወዘመድን ይለአዝማድዎ እይክል ተዋኢሶ በኢቲላ ተገርምት ወአጽሕብቷ ማፍረተ እስመ ንጉሠ ነገሥ ይነብር ታደልዮ ዲበ መንበሩ ቅዱስ ነገሥት ወመኳንንት አበይቶ መሳፍንት እለነበሩ አለይኮንኑ ባመፃ ለውቶሙን የወቅሶሙ እግዚአብሔር ወይ ፀመሃያዩ በብራት ወሐስኑ ባብረት ቅድመ መኳንና ጽድቀ ይታሚረ ይፈዲዎሙ እግዚአብሔር በከመ ምግባሮሙ ለባዕልን ያፍርዎ ወለነዳይን ይምህርዎ ኮሎ አድለኦ በሃብየሁ እየና ጊዜ ይበቁዋጣነ ወያ ወህዝዋን ማአመሪር ወይትልየለይ ውጻድቃን መሃጣአን ወንጹሃን ምርኩሳነ ንጹሃን ይነብሩ ውስተ ብርሃነ ውስተ ብርሃን ወሙዛል ወጽልመት ወስታ መጸገው ዛል ወርሃበ ወስታ መሰተው ዛል ወፀመ ወስታ መለበሱ ዛል ወርሃቀ ወስተ ጢናሆሙ ዛል ወህማም ወትራ የነብሩ በይቲ ሃገረ ጻድቃን የነብሩ ላለም ዓለም እግዚኦ እግዚአብሔር ለከይከውን ስፋታ ኮቴ ስባሄ ወዳሴ ለዓለም